السلام عليكم ورحمة الله وبركاته بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم وبارك على خير خلقه محمد وآله وصحبه وسلم أجمعين أما بعد أحبتي في الله ወንድሞች እህቶች በያላችሁበት ሁናችሁ ይህንን ትምህርት የምትከታተሉ ሁሉ ዛሬም እንደተለመደው ምርጥ ምክሮች ለሴቶች በሚል ዛሬ የማነሳውን ትምህርት ከእናንተ ጋር ልወያይ ይፈልጋለሁ። የብዙ ሴቶች ታሪክ ይነገረናል። የቀደምት ሴቶች የነ መርየም፣ የነ አሲያ፣ የነ ኸዲጃ፣ የነ አይሻ፣ የነ ኡሙ ሰለማ፣ የነ ፋጡማ የሌሎችም ከሰሃቢዎችም በኋላ ያሉት አንዳንድ ሴቶች ታሪክ ይነገራል። የአሁኖች ሴቶች ይህንን ነገር ሊያደርጉ የሚችሉበት ነገር የለም? አሁን በዘመናችንስ በቅርብ ጊዜስ እንዲህ ያሉ ሴቶችን ማግኘት አይቻልም? እኔ ማግኘት ይቻላል ብዬ አስባለሁ። እስቲ አንዳንድ ነገሮች እናውራና ከዚያ በኋላ አካባቢያችን ያሉ ሴቶች በየቤታችሁ በየሰፈራችሁ ምን ልታደርጉ እንደምትችሉ እኔ አንዳንድ ልምዶችን ከሰዎች የሰማኋቸውን ልነጋገር እንችላለን። لقد ظننت أن الصالحات في زماننا أقل من الأزمان الغابرة ካለፈ ዘመን በጣም በእኛ ጊዜ ጥሩ ሴቶች የማይገኙበት ዘመን በጣም ሁሉም ለፈሳድ የተዘጋጀበት ዘመን ይመስለኝ ነበር እኔ ولكن لما رأيت وبحثت وجمعت بعض الأخبار وجدت العجب ስከታተልና ስጠይቅ በየአካባቢው የሴቶቹን ተሳትፎና አስተዋጽኦ ስጠይቅ ግን በጣም የሚገርምና የሚደንቅ ነገር ነው ያገኘሁት። እኔ ምክንያቱም በሰፈሬ በአካባቢዬ እንዲሁ ሀታ ሶላት እንኳን አምስት አውቃ ሶላት እንኳን በደንብ የሚሰግዱ ሴቶች እንኳን ያላየሁበት ጊዜ አለ። ላ ኡኽፊኩም አንዳንዶቹ ይህንን ታሪክ አታውራ ብሎ ከዚህ በፊትም የተቆጣኝ ሰው አለ። ግን ትክክል እንዳልሆነ ስለማቅ አሁንም እደግመዋለሁ። እኛን ካስተማሩት መሻይኾች ውስጥ ሚስቶቻቸው ለሶላት ደንታ ያልነበራቸው ብዙ ሰዎች ነበሩ። አንዳንዱ ለምንድን ነው አንተ ስገጅ ያላልካት ይለኛል። ሸኼ ያላሏትን እና እሳቸውን አክብራ ያልሰገደች ሴት እኔ ብላ አስሉን የዚያን ጊዜ እንደዚህ ማለትም እንዳለብኝ አላቅም። እኔም ቢሆን እኮ ከዚህ ከእነሱ የተሻልኩ አይደለሁም። ነገር ግን መሻይኾች ለእኛ ከተለያዩ አካባቢዎች መተን እንድንማር ብለው እኛ ጋራ ጊዜያቸውን የሚያሳልፉ ብዙ የሚጨነቁ መሻይኾች አጠገባቸው ለምትኖር ለሳቸው ቡና ለምታፈላና ለሳቸው ምግብ ለምትሰራ አብራቸው ለምትኖር ሴት ብዙ ትኩረት ያልሰጡ ሰዎች አውቃለሁ። ሶላት እንደማይሰግዱ አዎ እንደማይሰግዱ የማውቃቸው ነበሩ። እኔ መሻይኾች ብዬ ማንሳት ለምን መሰላችሁ? አሁንም ይኖራሉ ብዬ ስለምሰጋ እኮ ነው። ምናልባት ከሚስቶቻቸው ብናልፍ ልጆቻቸው ላይ ሊኖሩ ይችላሉ ብዬ ስለምሰጋ ነው። ጉረቤቶቻቸውን <coughs> የማያስተምሩ ሊኖሩ ይችላሉ ብዬ ስለምሰጋ ነው። ያው ባለፉት ትምህርቶች እንዳነሳሁት ለምንድን ነው የሼክ ሚስት ሼክ ሆነው የሼክ ሚስት የሼክ ልጅ ለምንድን ነው ሼክ ሆነው የሼክ ልጅ ለምንድን ነው በሼክነት አስተማሪነት ይዘው የሚል ነገር ሁልጊዜ ሊነሳ የሚገባ ጥያቄ ነው። ሙያው በድንገት የተመጣ እንጂ ተመርጦ ተፈልጎ የተገባበት አለመሆኑ ነው የሚያመለክተው። አንድ ተማሪ አንድ ዘመድ ነበረችኝ ይላል። ሁልጊዜ የምትታየው ስትሰግድ ነው። በኋላ ስትሞት አንዲት ዘመዷ በህልሟ አየቻት። እንዴት ነሽ እባክሽ? እንዲያው እንዴት አገኘሽ ህይወትሽን አለቻት። እኔ ፊል ፊርደውስል አዕላ ነው ያለሁት የተመደብኩት ፊርደውስል አዕላ የሚባለው የጀነት ክፍል ነው አለቻት። በምን አረግሽ በምን ይህን እድል አገኘሽው ይመስልሻል? በምን አሉሽ? ቢከስረት ሱጁድ ሶላት በማብዛት ሶላት ላይ ነበር የምትታየው እና እንዲህ ያለ መናም ታየ ይለኛል። መናም መችስ ከዚህ በዱንያ ላይ ከቀሩ የማበሰሪያ ከአላህ የሚመጡ ብስራቶች የሚመጡባቸው መንገዶች መካከል አንዱ መናም ነው። አንድ ሸህ ሲነግረኝ አንድ ሴት እያለቀሰች ደወለች እና ስትደውል እያለቀሰች ስለሆነ እቺ ሴትዮ ምን ስተት ውስጥ ገብታ ይሆናል ብዬ ምን ሆነሽ ነው ስላት ያ ሼክ አላህን አስቀይሜው ነው አለችኝ ያ አላህ ምን አርገሽ ነው አልኳት ትናንትና ዊትር ሶላት ሳልሰግድ ነበረ ስለቀረሁ ነው አለችኝ እና ምን አርጌ ነው ከፋራ ማውጣት ያለብኝ የዊትር ሶላት ስላመለጠኝ አለች ሱብሓንላህ የዊትር ሶላት እኮ ነው እኔ በአላህ በዚህ በሶላት ላይ ያለ የሴቶቹን ችግር ልንገራችሁ ማን ያውራ የነበረ ማን ያርዳ የቀበር አይደል እኔ አሁን ብዙ ሰዎች ይደውሉልኛል ብዙ ሴቶች እማውቅ መስያቸው እና አብዛኞቹ ሀይድና ኒፋስ ላይ ይሄ ሀይድና ምናምኑ ላይ አካባቢ ነው። የሀይድ ችግር በጣም ከባድ ነው። የፍችና የጋብቻም ችግር በተለይ የፍች ነገር እና ይሄ በጓደኝነት በውሽማነት ኑሮ ከዚያ በኋላ የተደረጉ ትዳሮች ያለ ወልየል አምር የሚደረጉ ጋብቻዎች አባቶች ጋብቻ ላይ ሲጠየቁ እምቢ ማለታቸው ነገር ይሄ በጣም በብዛት የሚመጣ ነው። አሁን ግን ላነሳው የፈለግኩት እሱ አይደለም። ይቺ ሴትዮ እያለቀሰች ምንድነው መፍትሄ ያለችው? ምን ስላደረገች ነው? ዊትር ረስቼ ዊትር ሳልሰግድ ቀርቻለች። ምን ማድረግ ነው ከፋራ የሚኖረኝ አለች። የዊትር ሶላት ክብደት ከባድ ነው። እንዲሁም አንዳንድ እኮ ዑለማዎች ሐነፊዮቹ ዋጅብ ነው ይላሉ። <coughs> እንደ እንደ እንደነ ፈጅር እንደነ ኢሻ ፈርድ አይደለም እንደ ሱብሂ ሱና እንደ አሱር ሱና እንደ መግሪብ ሱና እንደ ኢሻ ሱና እንደ ምናምን ሱናዎች ሱናና አንለውም። እነማ በይነ ሀዛ ወዛ ብለው ዋጅብ የሚሉት ነገር አላቸው። ከሱናዎች ትንሽ ከፍ ለማድረግ ፈልገው ማለት ነው። ዊትር ሰላትን መተው ብቻ አይደለም፣ ፈርድ ሰላት የሚያመልጣቸው ሴቶች ብዙ አሉ። እንዴት አድርገው የሚሰግዱትም? አዎ የሚሰግዱት መቼ መሰላችሁ? ለምሳሌ የወር አበባ ሆኖ ይሰነብታሉ፣ ትሰነብታላችሁ። ከዚያ ላ ሌሊት ስታዩት ነፃ ናቸው፣ ግን ሱቢ አሰግዱ፣ እሻም አሰግዱ። የኢሻ ሶላት ደግሞ እኮ እስከ ሱብሂ ድረስ ከጸዳችሁ በዚህ መካከል ዒሻና መግሪብ መስገድ አለባቸው። ምክንያቱም የመግሪብና የኢሻ የችግር ጊዜ ሰዓቱ እስከ ፈጅር ድረስ ስለሚቆይ ማለት ነው። ሌሊት ከጸዳችሁ ተነስታችሁ መግሪብና ኢሻ መስገድ ነበረባቸው። የሚያደርጉ ሴቶች በጣም ጥቂቶች ናቸው። ኧረ እሱ ብቻ አይደለም፣ ሱብሂው ራሱ ያልፋል። አይ ፀሐይ ይውጣና እንደ ያው በአንድ ጊዜ ታጥቤ ሰግዳለሁኝ የሚል ሴት የለም። አጅብ አይደል ይሄ? ኧረ እባካችሁ፣ ኧረ በጣም ከባድ ነው ወላሂ። ለምንድን ነው ያላታጠባችሁ? አይ አሁን ስለማይመቸኝ አሁን ምኑ ነው የሚመቸው? ምንድን ነው መመቸት ማለት? እቺ ሴትዮ ትልቅ ወንጀል ሰርቻለሁኝ መፍትሄ ምንድን ነው አለች። ምንድን ነው መፍትሄ ችግር ሲላት ትልቅ ወንጀል የሰራች ዝሙት ላይ የወደቀች ምናምን መስሉኝ ሀምታ አምታ ሰው አምታ ሀሜት አምታ ይሆናል ብዬ ስል ዊትር ሰላት አልሰገድኩም አለች። ወላሂ ለእኔም ከዚህ የበለጠ የሚሉኝ ያሉ አንዳንድ ሴቶች አድሃ ሰላት አመለጠኝ፣ እንዲሁ ከዚያ ከዚህ ስል እንዲሁ ዙሁር ደረሰብኝ፣ ቀዷውን መቼ ነው የማወጣው? ከዙሁር በኋላ ነው ከዙሁር በፊት ነው ያለች ሴት አለች። ወላሂ ደስ አይልም። አያችሁ፣ በዚህ በኩል ሀይዷ ለሊት ጸድታ ማታ ኢሻ በኋላ መጽዳቷን አረጋግጣ ኢሻ ሳትሰግድ መግሪብ ሳትሰግድ ሱቢ ሳትሰግድ ከነጋ በኋላ ታጥባ የምትጀምር ሴት እንዳለች ሁሉ የአባሃ ሰላት ሳልሰግድ በስራ ላይ ተወጥር ያመለጠ ቀዷ መቼ ነው የምትላለች። እረ ሌላ ቂሷም አለ። ሌላ አንድ ነገር ሰምቼ አንዲት አሁን በዓለም ላይ በጣም የሚያስደስተው ነገር ምን እንደሆነ ታውቃላችሁ? ተሕፊዝ አልቁርአን እየተከፈተ ነው ያለው። ኢትዮጵያም ውስጥ ተጀምሯል። በጣም ትንሽም ቢሆን ጭላንጭሎች እየታዩ ነው ያሉት። ግን ኢትዮጵያ ውስጥ ያልተጀመረው ነገር ዓለም ላይ ሌላ ቦታ ላይ ያለው ሴቶቹን የሚያስሐፍዙ የሴቶቹ የሕፍዝ ማዕከላቶች አሉ። ኢትዮጵያ ውስጥ ግን የሴቶች የሕፍዝ ማዕከላት እንጃ በጣት የሚቆጠሩ አምስት እንኳን ከሞሉ ትልቅ ናቸው። ሙስሊም ሀገር ላይ ሌላው ጋር ግን አሉ የሴቶች ዱር፣ ተሕፊዝ አልቁርአን ከሪም ኒሳኢያ አለ። አንዷ የነዚህ ኃላፊ የሆነችው ይህንን አንዱን ማዕከል ስንከፍት መንገድ ላይ ደረጃ ነበር አሉ እና ለትላልቅ ሰዎችና ለኪባር ስን ለአዛውንቶችና ለበሽተኞች መሄጃ እንትን በሞተር የሚገቡበት መንገድ ሳንሰራ ቀረን አለች። ከዚያ በኋላ እንግዲህ ምክንያቱም እዚያ ደረጃ እንትኑ ትምህርት ቤቱን ስንሰራ በደረጃ ነው ያለው። ደረጃውን ወጥቶ የሚመጣው ታሕፊዝ የሚመጣው ሁሉም ጤነኛ ነው በሚል ያን ደረጃ ሳንሰራ ቀርተን የመጀመሪያ ቀን ምዝገባ ስንል እድሜዋ ስልሳ ዓመት ያለፋት በደረጃው ላይ በእንብርክኳ እየተንቧቸች ለምዝገባ ስትመጣ አገኘን። ተመዘገበች፣ ግን መቀጠል አልቻለችም። በቤቷ ተቀምጣ ቀረች። ደረጃ መስራት ነበረብን። አየህ፣ በስልሳ ዓመቷ ቁርአን ልትሐፍዝ የኛ እኮ በስልሳ ዓመት አይደለም በሰላሳ ዓመትም እኮ ፋቲሃ ሳያስተካክሉ እኮ ነው ዝም ብለው ተቀምጠው ያሉት እናቶቻችን እህቶቻችን ልጆቻችን ረባካችሁ አንዷ በስልሳ አመቷ ቁርአን ሐፍዛ ከዚያ በኋላ ቁርአን ስታኸትም በረመዳን ላይ ሴቶቹም እሷም የማታውቃት ሴት ያዘቻትና ቁርአኑን ሙሉውን አዳምጭኝ ብላ ተከራየቻል ተኮናተረቻል አደራችሁ ለማንም ሰው እንዳትነግሩብኝ ሙሉ ቁርአኔን ማዳመ እንድታዳምጠኝ ፈልጋለሁ ብላ የማታውቃት ሴት ፈልጋ ወሬዋን የማትነግርባት ሴት ቀን ፈልጋ ክራይ እንትን እየከፈለቻት ደሞዝ እየከፈለቻት ሙሉ ቁርአኗን እንድታዳምጣት አደረገች። ትለናለች። አንድ በመኪና አደጋ የተነሳ አካሏ ከጥቅም ውጭ የሆነ በአስራ አምስት ዓመት በላይ ተኝታ የነበረች በጣም ሰውነቷ መዳን አቅቶት ቁስሉ በቁስል ሆና የነበረች ፍራሽ ላይ በብዛት ስለተኛች በረጅም ጊዜ ስለተኛች ሰውነቷ ሁሉ የተላላጠና የቆሰለች ነበረች። ሐታ አንዳንድ ነገሮችን ሰው ካረዳት በስተቀር ለግሏ መጸዳዳት ማትችል የነበረች ግን አእምሮዋ ውስጧ ለኢማን በጣም ጠንካራ ነበረች። እንግዲህ ይቺ ሴትዮ በዚህ ሁኔታዋ እስላምን እንዴት ልትኸድም እንደምትችል አላቅም። ግን ኢስላምን ለመኸደም ባላት ቆራጥ ሀሳብ እንዴት አድርጌ ልከፍት እችላለሁ ብላ ቤቷን ክፍት አደረገች። የሚዘይራት ሰው ማንም ሰው እንዲመጣ ክፍት አደረገች። የመጀመሪያው የራሷን ቤት ከፍታ ዘመዶቿን በአድም መጥቶ እንዲያያት ማድረግ ነበረ። ከዛ ኸላስ በዚያው ባለችበት ሁኔታ ትመክራለች የመጣውን ሰው ሁሉ ወንድም ይምጣ ሴትም ይምጣ ትመክራቸዋለች ከዚያ በኋላ የሚቸግራቸው ሰዎች ደግሞ እሷ ጋር እንዲመጡ አደረገች እሷ ባላት ሰዎችን እየጠራች ሰዎችን እየመከረች በምታደርገው ምክር አህለል ኸይሮች እሷ ጋር በሚያመጡትን ነገር ከእሷ የሚተርፈውን ውሰዱ ማለት ስትጀምር ሰዎቹ ሲያመጡ ከዚያ በኋላ የእሷ ቤት የአህለል ኸይሮች መከማቻ ሆነ። ድሃዎችም እሷ ቤት ሆነ የሚመጡት። ከዚያ በኋላ ለሚመጣው ሰው አህለል ኸይሩም ይምጣ፣ ድሆችም ይምጡ ትምህርት መስጠት ጀመረች። እንዲያውም ውድድር ታደርግላቸዋለች። አንድም ሙንከር በአካባቢው የለም ወይም የሆነች ልጅ ላይ ሙንከር ነገር አታይም ከሆነ ሰው ላይ መጥፎ ነገር ካየች ትናገራለች። ምክንያቱም ከዚህ በላይ የምትሆነው ነገር እኮ የላትም። ሰው እኮ ለራሱ የመጨረሻ ደረጃ ከደረሰ በኋላ ምኑን ይፈራልና እንዳለ ሙልጭ አድርጋ ትናገራለች። ከዚህ አልፎ በቴሌፎን ወንድና ሴቶችን ማገናኘትና ማጋባት ሁሉ ጀመረች። ማስታረቅ ሁሉ ጀመረች። ቤተሰቡን የተጣሉ ቤተሰቦች የተከራከሩ የጠገቡ ባሎች የጠገቡ ሴቶችን ሚስቶችን መክራ ዘክራ አስታውሳ በአላህ ስብሓንሁ ወተዓላ ስም መክራ ለብዙ ቤተሰቦች መፍትሄ ሆነች። ታማ ተኝታ ያለች ሴት እኮ ናት። ስትጸዳዳ የሰዎች ድጋፍ የሚያስፈልጋት ሴት ራሷን በዚህ መልኩ አሰማርታ ለኢስላም አስተዋጽኦ ሰጠች። ሱብሓነላህ አንድ ሌላ ሴት ነበረች ይሉናል። ባሏ ሙሐደራ እንድትሄድ ትምህርት እንድትሄድ አይፈቅድላትም። ከዚያ በኋላ ባካችሁ እናንተ ተሄዱ እኔ ስለማይፈቅድልኝ ነው እያለች የጉረቤት ሴቶችን የቤተሰብ ሴቶችን ወደ ሙሐደራ መላክ ጀመረች። ባሏ በፍጹም እምቢ አላት። ብዙ ሴቶች አፈራቻት። እነዚያ ሴቶች እሷ ጋር መምጣት ጀመሩ። በእሷ ምክንያት የተጠቀሙ ሴቶች ለአካባቢው በሙሉ አስተማሪዎች ሆኑ። ባልድሮ አትሂጂ፣ ሩቅ ቦታ አትሂጂ፣ እኔ እፈልግሻለሁ፣ ልጆች ይፈልጓል፣ ምንድነው መዞር እያለ አልነበረ። አሁን <clears throat> እሷ በምትልካቸው የተነሳ ሄደው የተማሩት ተመልሰው መጥተው አካባቢው ላይ <clears throat> ማህበራ ከፈቱና የትምህርት ቦታ ሆነ። አንድ የታወቀች ሴት ነበረች። ሳውዲ ውስጥ ነች የነበረችው እሷ ሴት የማትገባበት የኸይር በር አልነበረም ይባላል። የጋብቻ ጉዳይ አስበው በጥሎሽ የተነሳ በቤት ክራይ የተነሳ በምናምን የተነሳ እንቅፋት የሚሆንባቸውን በዚህም በዚህም ብላ አሳምና ማስፈታት ማጋባት እስር ቤት ታስረው የሆነ የክፍ የገንዘብ ቅጣት ተቀጥተው የሚከፍልላቸው ያጡትን ከዚያም ከዚህም ብላ በማስፈታት ባሎቻቸው የሞቱባቸውን አባቶቻቸው የሞቱባቸውን ህፃናት አሳዳጊና አባትናት የሌላቸውን ህፃናት በመፈለግ መስጅዶችን በማሰራት ከአምስት መቶ በላይ ቤተሰቦችን ደሃ ቤተሰቦችን በመሸፈን ሰላሳ የቲሞችን በራሷና በጓደኞቿ በመንከባከብ መዓት በአፍሪካ ውስጥ መዓት ሰዎች እንዲሰልሙ መንገድ በር ከፋች ከሆኑ ሴቶች አንዷ የነበረች ሴት ነበረች። ሴት አዎ ሴት ሱብሃንአላህ ሌላ ሴት ነበረች። እኔ ማውቃቸው አዲስ አበባ ውስጥ እማውቃቸው ሰዎች ቤታቸውን ለመስጂድ ሰጥተው ቤታቸውን ከፍለው መስገጃ አድርገው ለአካባቢው ከዚያ በኋላ ወደ ትልቅ መስጂድ የተቀየረላቸው ማአት ሰዎች አሉ። ወንዶች ብቻ አይደሉም፣ ሴቶችም። ለምሳሌ የባዩሽ መስጂድ አንዱ ነው። አባቦራ መስጅድ አሁን ቤቱ ላይ ያለው ማክቤ ይኖርበት የነበረ ቤት ሼክ መሐመድ አህመድ ዑመር አልባሲጢ ያሰግዱበት የነበረው መስጅድ እዚያች በር ላይ የተሰራች መስጅድ አሁን ለህዝቡ ምን ያህል አገልግሎት እየሰጠ እንደሆነ ሌሎችም በመርካቶ ውስጥ ያሉ በየአካባቢው ያሉት እናቶች የሰጧቸው መስጂዶችና ምናምን ማአት ነው በሌላ ሀገር ላይማ ስንት እናቶች ስንት መስጅድ ኡሚ ፉላን የገሌ እናት መስጅድ እየተባለ የሚታወቁ ትላልቅ መስጅዶች ስንት አለ። ስለዚህ ዘመኑ በእኛ በጊዜያችን ሴቶች የሉም። ኧረ ሞልቷል፣ ኧረ በጣም ሞልቷል። አንድ ቀን አንድ ሰው ሲነግረኝ ሙሐደራ ተጠራ ሪያድ ላይ ይለኛል። አስር ሺህ ሴት የመጣበት ጊዜ ሙሐደራ ነበረ። አንዲት ሴት ሙሐደራ ለማድረግ ሙሐደራ የምታደርገው ሴት ሆናል። ለሴቶች ብቻ ተጠርቶ ማለቱ ነው እኮ እና በእኛም ጊዜ አሁን ባለንበትም በጣም ብዙ ሰዎች አሉ ብዙ በሽተኞችን በየሆስፒታሉ እየተገኙ ስማችንን አትንገሩ እያሉ ለታመሙ ለክፍያ ለተቸገሩ በተለያዩ ውጥረቶች ላይ ያሉትን ሰዎች መፍትሄ እያደረጉ ያሉ ሴቶች ማአት ናቸው ያሉት። እኔ በቅርብ ጊዜ አንድ የሚገርመኝ ታሪክ ተሰርቶ አይቻለሁ። አንዲት ልጅ ኢቃማ የላትም ባላገባች ከዚያ በጣም ውጥረት ላይ ነው። ኢቃማ የላትም፣ አረገዘች፣ አገባችና አረገዘች። ከባሏም ጋራ ብዙ ስምምነት አልነበራቸውም። በዚህ ላይ እያሉ እኔም ሽምግልና ገብቼ ብዙ መፍትሄ መስጠት አልቻልኩም፣ ያ ረቢ እያልኩኝ ከዚያ እርግዝናዋ ደግሞ ሲፈተሽ በእንቅርት ላይ ጀሮ ደግፍ የሚሉት የለም ያማራ ተረት መንታ ነው ያረገዘችው። ለመጀመሪያ ጊዜ ነው ደግሞ እሷ ከመጀመሪያ ባሏ ምን የመጀመሪያ እርግዝናዋ መሰለኝ ያአላህ አለ እንዲያው አንድ ሁለት ሶስት ሴቶች ያውቃሉ ሁላችንም ብንል እሷም መፍትሄ ብዙም ያልነበራትም ባልየውም ብዙ መፍትሄ አልነበረውም ያ አላህ ብቻ አለ ወላሂ በሆነ ምክንያት ከሆነች ሴትዮ ጋር ትገናኛለች እቺ ሴትዮ ችግሯን ትነግራታለች ልጅቱ። በቃ ችግሩን ተይው አለቻት። አንቺ ወልደሽ ልጆችሽ በሰላም ለመወለድ ይምጡ ላይ ይድረሱ እንጂ ከደረሱ መፍትሄውን በእኔ ተይው። የመዋለጃው የመውለጃው ቦታ ምንም ችግር የለውም። ወላሂ እንዴት እንዳረጉ ዝርዝሩን ባላቀውም ልጅቱ ግን በሰላም ወልዳ አምስት ሳንቲም ሳታወጣ ሁለት ልጆቿን ወልዳ በደንብ ታርሳ ከዚያ የሴትዮ ቤት ወጥታ ህይወቷን እየመራች እንዳለች አውቃለሁ። እኛ ጋር ሙስሊም ሴቶች ለቤተሰብ፣ ለትዳር፣ ለብዙ ጉዳዮች ኃላፊነት ወስደው እንደሚመሩ እናውቃለን። ግን በጣም መብዛት አለበት። የሴቶቹ ቁጥር ብዛትን ያህል እንዲሁ ቁም ነገረኛ ሴቶችም ሊበዙ ይገባሉ ለማለት ነው። የዛሬው ትምህርት እዚህ ላቁም። በሚቀጥለው ቀን በሚቀጥሉት ርዕሶች ላይ እንዲሁ እንወያያለን። እስከዚያው ድረስ ደህና ሁኑ፣ በሰላም ቆዩኝ፣ በሰላም ሰንብቱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። الجنة الخضراء بهاء قطفنا من نسائمها الثمينة بني قومي إلى القرآن هوضوا نعش أبدا قرونا آمنين نعش أبدا